لأنك الله قلبي كله أمل لأنك الله روحي ملؤها الأنق لأنك الله لن أختار لي ملكا أنت العظيم الذي في ملكه السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين قيوم السماوات والأرضين أشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا محمدا عبده ورسوله الصادق الوفي الأمين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد ወንድሞች እህቶች በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ የአፍሪካ ቲቪ ተከታታዮች እንደምን ናችሁ? ሰላም ናችሁ? አላህ ሰላም ለሁላችንም ያደርግልን። ሁላችንም ሰላም ያስፈልገናል። ሁላችንንም ሰላም ያስፈልገናል። ሰላም ጠምቶናል። ሰላም ዓለምን ጠምቶታል። ሰላምን ለማግኘት ከሰላም ጋር መገናኘት ያስፈልጋል من أسماء الله الحسنى كالله سبحانه وتعالى ملكام سموش مكاكل عنده السلام يميلون الله سمو سلام يبالا سلام يبالا لا هو بقرآن هذا اللي تنقروا إيه هو سورة الحشر نقرأ هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون الملك القدوس السلام الله سلام نو الله ملك نو الله قدوس نو الله مؤمن نو الله مهيمن نو الله عزيز نو الله جبار نو الله متكبر نو አለን ከእነዚህ ስሞች መካከል አሁን ሰላም የሚለውን መርጠናል። ሰለመ አው ሰሊመ ያ ሰላም ሰላም። እኛም በኢትዮጵያን ቋንቋችን እኮ ሰላም የሚለው ነገር በቃ እረፍት ነው የሚሰጥህ። ሰላም ነው ሲባል ያ ሰላም፣ እንዴት ናችሁ? ሰላም ነን። ያ ሰላም። በተለይ ሰላም በሌለበት ስጋት ባለበት ውጥረት በሰፈነበት ጊዜ ስለ ሰላም ሲወራ ስለ ሰላም ሲነገር በተለይ ሰላም ሆኗል ሲባል ያለው ደስታ ያለው ረፍት ለኢትዮጵያውያን መንገር ለቀባሪ ማርዳት ነው የሚሆነው። ሰላም ያስፈልጋል። አላህ ሰላም ነው ማለት ምን ማለት ነው? ግን ያ ሰላም ስንል ያ ሰላሙ ሰሊምና يا الله السلام سلمنا ምን ማለት ነው መጀመሪያ ሰላም ማለት ለራሱ ሰላም የሆነ ማለት ነው አላህ ለራሱ ሰላም ነው ምንድን ነው ሰላም ነው ማለት ምንም ጉድለት የለበትም ምንም እንከን የለበትም ምንም ድጋፍ የሚፈልግበት ምንም የለበትም የሚጨነቅበት የሚቸገርበት ነገር የለውም እሱ ጋር ሰላም ነው ረብሻ ችግር መከራ እናንተ ጋር እኔ ጋር እንጂ አላህ ጋር ምንም ነገር የለም ሰላም هو سلام لنفسه سالم من العيوب والنقص سالم من المشاكل طيب سلام سراوم سلام نو الله سلام الله سبحانه وتعالى سلام في صفاته ባህሪያቶቹ ምንም ጉድለት የላቸውም የሚያሰጉ ነገሮች አንድም የለውም። አላህ ስብሓንሁ ወተዓላ ሰላም ነው። የሰውን ልጅም አይበድልም፣ የሰውን ልጅም አይጎዳም፣ የሰውን ልጅም አያንገላታም። አላህ ስብሓንሁ ወተዓላ ሸሪክ አለው፣ ረዳት አለው፣ አማላጅ አለው ከማለትም የጠዳ ሰላም ነው። አላህ ሁሎችም የአላህ ባህሪያት ሰላም ናቸው። አንዱም እንከን ያለው ጉድለት ያለው አንድም ነገር የለም። አላህ ስብሓነሁ ወተዓላ ሰላምንም የሚሰጥ እሱ ነው። ሰላም ከሱ ካልሆነ በስተቀር ከማንም አይገኝም። ለዚህ ነው እኮ ነቢዩ ዓለይሂ ሰላቱ ወሰላም ሶላት ልክ እንደጨረስነ ዱዓ ስናደርግ ምንድን ነው የምንለው? አላሁማ አንተ ሰላም አላሁማ አንተ ሰላሙ ወሚንከ ሰላሙ ተባረክተ ያ ዘል ጀላሊ ወልኢክራም ወኢለይከ የዑዱ ሰላም። አየህ ሰላምን ሶስት ጊዜ ነው የምናነሳው። اللهم أنت السلام ومنك السلام تباركت يا ذا الجلال والإكرام وإليك يعود السلام اللهم أنت السلام أنت بتشانه سلامو ሌላው በሙሉ የተለያየ ጭንቀት አለበት አላሁመ አንተ ሰላም አንተ ብቻ ነህ ሙሉ ሌላው በሙሉ ጉድለት አለበት አላሁመ አንተ ሰላም አንተ ብቻ ነህ ሰላም ሰጪው ሌላውማ ሰላም አይሰጥም አላህ ሰላም ነው የሰላም ሰዎችን ይወዳል ሰላም ፈላጊዎችን ይወዳል አላህ ስብሓንሁ ወተዓላ ሰላም የሚለውን እንትን ለተለያዩ ነቢያቶች አቅርቦታል ለተለያዩ ነቢያቶች አድርጎላቸዋል ለምሳሌ ቁል الحمد لله وسلام على عباده الذين اصطفى وسلام على عباده الذين اصطفى سلام سلام يهون على عباده الذين اصطفى من نجا مرت أتشبارو لاي سلام على نوح في العالمين لنوح سلام يهون الله تعالى الله سلام على إبراهيم لإبراهيم سلام يورد له سلام على موسى وهارون لموسى لهارون سلام يورد على الله سلام على إلياسين إلياسين من لم يبالوا نبي عنده تحيتهم يوم يلقونه سلام የሙስሊሞቹ እሱን ያገኙበት ያገኙ ጊዜ ሰላም ነው የሚባሉት ወአዓደ ለሁም አጅረን ከሪማ ተሕየቱሁም ፊሃ ሰላም ጀነት ውስጥም ሰላምታቸው ሰላም ነው። ሰላሙ ቀውለን ሚን ረቢን ረሒም ካዛኙ ጌታና ከሩህሩሁ ጌታ አላህ ሰላም ይባላሉ በንግግር ለሁም ዳሩ ሰላም ጀነት አንዱ ስሟ የሰላም ሀገር ትባላለች ዱንያ የፊትን ሀገር ነች አኼራ ግን የሰላም ሀገር ነች ለሁም ዳሩ ሰላም ዕንደ ረብህም ነቢያችን ዓለይሂ ሰላቱ ወሰላም ሰላምን በተመለከተ በተለያዩ አሐዲሶቻቸው አስተምረውናል። በተለያዩ መልእክቶቻቸው አስታውሰውናል። ለምሳሌ ላ ተድኹሉ ልጀነተ ሐታ ትኡሚኑ አሉ። ጀነት ካላመናችሁ አትገቡም፣ ጀነት መግባት አትችሉም። ማመን አለባችሁ። ሸርጡ ማመን ነው። ወላ ቱእሚኑ አመናችሁ ደግሞ አይባልም ሐታ ተሓቡ እስከምትዋደዱ ድረስ እንግዲህ ጀነት መግባት በጣም ያስፈልገናል። ሁላችንም ለጀነት ናፋቂዎች ነን። ጀነት የናፈቀው ሰው ደግሞ ጀነት መግባት ሸርጡ ማመን አለበት። ለአማኞች ነው የተዘጋጀችው ጀነት። ጠይብ አማኝ ለመባል ደግሞ መዋደድ ያስፈልጋል። እስ በርሱ ካልተዋደድነ ኢማን የለም። ያ ረቢ ላ ዩእሚኑ አሐድኩም ሐታ ዩሕበ ሊአኺህ ማ ዩሕቡ ሊነፍሲህ ማ ዩሕቡ ሊነፍሲህ ለወንድም ለሙስሊም ወንድሙ ለራሱ ሊሆንለት የሚፈልገውን ለራሱ እንዲሆንለት የሚመኘውን ነገር ሁሉ ለወንድሙ ካልፈለገ ካልተመኘ ካላሰበ አማኝ አይደለም ከፍተኛ ማስፈራሪያ እኮ ነው እስቲ ስንቶቻችን ነን ለጓደኞቻችን ለራሳችን የምንመኘውን ሁሉ የምንመኝ እርግጠኞች ናችሁ ይህን ነገር ፈትሻችሁት አልፎላችኋል እውነት ለራሳችሁ የምታስቡትን ነገር ሁሉ ለወንድሞቻችሁ አስባችኋል ላ ዩእሚኑ አሐዱኩም ሐታ ዩሕበ ለአኺህ ማ ዩሕቡ ነፍሲ ነቢዩ ዓለይሂ ሰላቱ ወሰላም በዚህ ሐዲሳቸው ላ ቱእሚኑ ፈላ ቱእሚኑ ሐታ ተሓቡ በራሳችሁ መዋደድ አለባቸው። أولا أدلكم على شيء إذا فعلتموه تحاببتم በመካከላችሁ የሆነ ነገር ብትሰሩ ሊያፋቅራችሁ የሚችልን ነገር ልንገራችሁን? አልነግራችሁምን? እስቲ ንገሩን ያ ረሱላላህ። አፍሹ ሰላመ በይነኩም፣ በመሀከላችሁ አሰላሙ አለይኩም ተባባሉ። ሰላም በመካከላችሁ ይስፋፋ። አየ አፍሹ ሰላመ በይነኩም፣ በመካከላችሁ ሰላምታ ማለት ብቻ እኮ አይደለም፣ ሰላምም ይኑር። ምን አሰላሙ አለይኩም ይባባላል ሰላም የሌለው አካባቢ በአይን ቁራኛ የሚጠባበቅ ሰው ምን ሰላም ይባባላል በአይን ቂጡ እየገለመጠው የሚሄደው ሰው እንዴት ነው ሰላም የሚባባለው አብሽ ሰላመ በይነኩም በመካከላችሁ ሰላም ይስፋፋ ሰላም ሲሰፍን ትፋቀራላችሁ ነቢዩ አለይሂ ሰላቱ ወሰላም በሁለት ሰዎች መካከል ባለ ቅሬታ የተነሳ ከሶስት ቀን በላይ መኮራረፍ ክልክል ነው አሉና ወኸይሩሁማ መን የብደኡ ቢሰላም አለዚ የብደኡ ቢሰላም ከሁለቱ መካከል የተሻለው አለዚ የብዳ ቢሰላም አሰላሙ አለይኩም ብሎ ቅሬታውን ኩርፊያውን ስብር የሚያደርግ ነው በዚያ የሚጀምረው ነው ሁልጊዜ እኔማ እሱ ሰላም ካላለኝማ እኔማ አልልም እያሉ አኩርፈው የሚቀሩ አይደሉም። ዘግተው የሚቀጥሉ አይደሉም። በሱ ይብሳል እንጂ በእኔ አይብስም እያሉ ሁልጊዜ ሰላም የሚነፍጉ አይደሉም ጥሩዎቹ። ጥሩዎች የሚሻለው አለዚ የብዳዕ ቢሰላም ነው አሉ። ሰላም ትልቅ አጅር ያለው ነገር ነው፣ ግን ሸርጥ አለው። ምንድነው ሸርጡ? ሐታ ትሰሊም አላ ምን ዐረፍተው ምን ለም ታሪፍ ዋጋ የለውም። የምታውቃቸውን ሰዎች እየፈለከ አገሌ አሰላሙ አለይኩም ሁሉም አለይኩም ሰላም ካለ አይ እናንተ ሳይሆን እሱን ነው አይባልም። ሱብሓነላህ ሰልም የቂያማ ቀን ምልክቱ ሐታ ተኩነ ሰላ አተሕየቱ ልልመዓሪፍ ኻሳ ቢልመዓሪፍ ቂያማ አይቆምም ሰላምታ ለተወሰኑ ለሚያውቃቸው ሰዎች እየለዩ ሰላም ማለት እስከሚመጣ ድረስ ሰዎች ሰላሙ አለይኩም ስንላቸው የማያውቁን ከሆኑ እስከ መጨረሻው ድረስ ዙሮ እዛ ድረስ ይሸኙናል። የት ድረስ ማን ነው ይሄ? እንዲሁም አንዳንዶቹማ አጠገቡ ከሆንክ ታውቀኛለህ ይለዋል። መቼ ነው የምንተዋወቀው? የት ነበር የምንተዋወቀው? ሰላም አለይኩም ለምን አልከኝ እኮ ነው። ሰሊም አላ ኩል አሐድ ምን ልሙስሊሚን አፍሽ ሰላመ በይነኩም በመካከላችሁ ሰላም አድርጉ፣ ሰላም አብዙ። አላህ ስብሓነሁ ወተዓላ እንዲወዳችሁ ከፈለጋችሁ፣ ጀነት እንድትገቡ ከፈለጋችሁ፣ እስ በራሳችሁ ፍቅር እንዲሳፋ ከፈለጋችሁ ሰላምን አስፋፉ። አላህ ስብሓነሁ ወተዓላ ሁወ ሰላም ወሚንሁ ሰላም ወኢለይህ የዑዱ ሰላም። ሰላም ያስፈልገናል። ሰላም በጣም አስፈላጊ ጉዳይ ነው። ሰላም አስፈላጊ ከሆነ ደግሞ ሰላምን የምንፈልገው ከሰላም ነው፣ ከአላህ ነው። ከአላህ ሰላም ካልመጣ ማንም ሰው ሰላም ሊያመጣ አይችልም። ማንም ሰው ሰላምን ሊያስከብር አይችልም። ስለዚህ ያ ረብ ሰልም፣ ያ ረቢ ሰላም ሰላም አድርግልን፣ ያ አላህ ሰላም ስጠን፣ ያ አላህ አገራችንን ሰላም፣ ቤተሰቦቻችንን ሰላም አገር ሰላም፣ ጤናችንን አላህ ይስጠን። أسأل الله العظيم بأسمائه الحسنى وصفاته العلى أن يجعل بلادنا وأهلينا وجميع المسلمين سالمين وأن يجعل رمضاننا غانما إن شاء الله والسلام عليكم ورحمة الله وبركاته لأنك الله قلبي كله أمل لأنك الله روحي ملؤها الأنق لأنك الله لن أختار لي ملكا أنت العظيم الذي في ملكه